ጠዋፍን ተከትሎ የሚሰራ ስራ ጠዋፍን ተከትሎ የሚሰራ ስራ ነው። አሳዕዩ ማለት ወለዚ ፈዓሉ ባዕደ ጠዋፍ ከጠዋፍ በኋላ የሚሰራ ነው ይላሉ። ወሳዕይ ተባዑን ሊጠዋፍ የጠዋፍ ተከታይ ነው። ላያሲሑ አይሆንም ኢላ እየተቀደመሁ ጠዋፍ ጠዋፍ ከፊቱ ተሰርቶ እንጂ ሳዕይ አይቻልም እያሉ ሙገኒ ላይ ማለት ነው። የጠዋፍ ተከታይ ነው ካል ላያቂሑ አይበቃም አይቻልም። ኢላ አየተቀደመሁ ቅድሚያ የተሰራ እንደሆን እንጂ ጠዋፉን ቀድሞ ጠዋፍ ከተሰራ እንጂ አለበለዚያ ሰዕይ ብቻውን አይሆንም እያሉ ነው ሸኹ ማለት ነው። ያሳለፍነው ሐዲስ አለ አይደል? ሰዕይ ከጠዋፍ ወይንም ጠዋፍ ከሰዕይ ማቀዳደም የሚቻልበት የማን የማን ሐዲስ ነበር? ሐዲሱ ምን ሐዲሱ ምን እ አታስታውሱም? ጠዋት ከሰዓይ በፊት መስራት የሚቻልበት መሰልበት እያነሰ ነበር። የማን ሐዲስ ነበር? አታስታውሱ። ሳምንት ሙሉ አስቀምጣችሁት ላይሲሑ ኢላ እየተቀደመሁ ጠዋት ጠዋት ቀድሞት ከተሰራ እንጂ አይቻልም። ለምን ሰዓይ ማለት ተበዑ እንደ ጠዋት የጠዋት ተከታይ ስለሆነ ፈኢን ሰዓ ሰዕይ ቢያደርግ ቀብለሁ አይ ቀብለ ጠዋፊ ከጠዋፍ በፊት ሰዕይ ቢሰራ ለኔሲሓ ተቀባይነት የለውም። የግድ ጠዋፍ ከሰዕይ በፊት መቀደም አለበት እያሉ ነው። ሐዲሳችን ላይ እንደዛ ነው ያለው። ሐዲሱ ሸሪክ ግን የተናገረው ነገር አለ። ሐዲሱ ሸሪክ ነቢዩን ዓለይሂ ሰላቱ ወሰላም ሰዓይቱ ቀብለ አን አቁም ጠዋፍ ከማድረጌ በፊት ሰዕይ ሰራሁኝ አላቸው። سدر يلم ولا حرج بلا تناجر النبي عليه الصلاة والسلام لأن الحديث جمع الجنون بس حتى سوي مال النبي يبيه يفسو طواف سيادر سعيادر لقد كطواف سهلا إلى نجر على تفسو الزاد المحادث الشريك سنة لهم سعيتك قبل أن أتوك يقول لك حديث جمع فسنة حتى سوي والسعي تبع للطواف في طواف سكتين لا يصح أي مكان إلا أن يتقدمه طواف طواف قدمه في التفرن له فإن سعى سعي لهذا الجانب سوء قبله أي قبل الطواف طواف كما رجب في السعي بسرى لم يصح تقبل النفي له لم طواف قد رجل بها لنا بين الصفا والمروة سعي ما درج من النفي لهن وبذلك بزيها بابا قال مالك مالك مهن من دجفون والشافعي شافعي ما بابا لك وأصحاب الرؤي أصحاب الرؤي يسنه ሰፋ ያላመለካከት ያላቸው ማለት ነው። በሸሪያ ውስጥ ይህንኑ ነው የደገፉት። ምንን ምን ማድረግ ነው የደገፉት? ሳይ ማድረግ ከምን በፊት? ከጠዋፍ በኋላ ከጠዋፍ በኋላ ፈኢን ሰዓ ቀብለ ጠዋፍ ከጠዋፍ በፊት ሰዒ ቢያደርግ አንድ ሰው ለነሲሓ አይበቃለትም ሰዒ ወቢዛሊክ በዚሁ አባባል ባለማሊክ ማሊክ ብለዋል ማለት ይህንን ነው የደገፉት والشافعي شافعي وأصحاب الرأي أصحاب الرأي يسميهن من يدقه وقال عطاء عطاء به لال من على عطاء يجزئه ይበቃለታል ያብቃቀዋል ብሏል። ይበቃለታል ቢያደርግ አጣ ይቻላል ነው አጣ የሚባለው ዓሊም ይቻላል ምን ሳዒ ቀብለ ጠዋት ይቻላል ብሏል። ዋን አህመድ ከአህመድም እንደዚሁ ተዘግቧል። ዩጅዚኡሁ ይበቃለታል። ኢንካነ ናፊን ረስቶ ከሆነ ብሎ ባይሆን ቀይዶታል። ሳዕ ያደረገ ሰውዬ ጠዋፍ ከማድረጉ በፊት ተሳሳተና ወይንም ረስቶ ሄዶ ሳዕ ያደረገ በይነሰፋ አልመርዋ ሳዕ ያደረገና አአ ጠዋፍ እኮ አላደረግኩም ማለት ሳዕ ያደረገው ከምን በፊት ነው? ከጠዋፍ በፊት በመርሳት ከሆነ ይቻላል ብለው ተናግረዋል ኢማሙ አህመድ። ወይን ካነ አምደን አውቆ ከሆነ ግን ያደረገው ከጠዋፍ በፊት ሳዕይን አድርጎ ከሆነ ለም ዩጅዚኡህ ሰዕዩህ ሰዕዩ አይበቃለትም። ሰዕዩ አይበቃለትም። አውቆ ከሆነ ሰዕዩን ያደረገው ከጠዋፍ በፊት አይበቃም። ረስቶ ከሆነ ግን ይቻላል። ይሄ የአህመድ ዘገባ ነው። አጧ ደግሞ ሙጥለቅን ይቻላል። በቃ ሰዕዩ ሊያደርግ ይችላል። ከጠዋፍ በፊት ጠዋፍ ሊያደርግ ይችላል። ልጅ አድርጎ ተናግሯል። አጧ አጣ እንደዛ ነው ያለ። ከኢማሙ አህመድ ሁለት አይነት አመለካከት ነው የነበረው። ረስቶ ከሆነ ሊያስቀዳድማቸው ችግር የለም። አውቆ ከሆነ ግን አይቻልም። ይሄን አሪፍ ኢማሙ አህመድ ይህ ሁሉ አባባላቸው ወንዶችን የተመለከተ እንትን ለማለት አይደለም። ሴት ልጅ ሀይድ ላይ ብትሆን ከጠዋፍ በፊት ሰዕይ ማድረግ ትችላለች። افعلي ما يفعل الحاج غير ألا تطوفي بالبيت ቤቱላህን ብቻ እንዳትጠውት እንጂ ሌላውን አድርጊ ተብላለች። ሰዕይ አትከለከልም። ስለዚህ ከጠዋፍ በፊት ሰዕይ ማድረግ ትችላለች ያለውን ጥያቄ ለማስነሳት ከዛን ይህም ትልቅ ሰላሳ ነው ሊአን ነቢይ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም ለማ ሱኢለ ለተጠየቁ ጊዜ አን ተቅዲሚ አስቀድሞ መስራት ወተእኺሪ ማዘግየት ፊ ጀህል ባለማወቅ ወንስያን በመርሳት ማስቀዳደም ችግር አለው ተብለው በተጠየቁ ጊዜ ቃለ ለሐረጅ ችግር የለም ብለዋል። ኢማሙ አህመድ ደሊላችሁ ሰውየው ረስቶ ከሆነ ያደረገው ችግር የለም። በጀህል በመሀይምነት ከሆነ ያስቀዳደመው እንደገና ድጋሚ ስራ ይባላል። ጠዋፍ ብቻ ይባላል። ቀድሞ ሳይ ካደረገ ማለት ነው። ለምን ነብዩ አለይሂ ሰላቱ ወሰለም ለማ ሱኢለ በተጠየቁ ጊዜ አን ተቅዲም ወተአኺር ተቅዲም አንድን ነገር ማስቀደም ወተአኺር ማዘግየት ሲጠየቁ ፊዓል ጅሃድ አንድ ሰው በማያውቅበት ጊዜ ሳይማር ወልኒሲያን ረስቶ ቢያስቀዳድም ይቻላል ሲሏቸው ቃለ ላ ሐረጅ ችግር የለም ብለዋል ነብዩ አለይሂ ሰላቱ ወሰላም ነብዩ ችግር የለም ብለዋል። ገብቷችኋል አይደል? ሰዓይን ቀብለ ጠዋፍ ሲያደርጉ አንድ ሰው ረስቶ ይበቃል አይበቃም? ይበቃል። የማን አባባል ነው? የኢማሙ አህመድ አውቆ ከሆነ ሳዕይን ያስቀድመው ከእንትን አውቆ ከሆነ እየገባው ሆን ብሎ ከሆነ ያስቀዳደም ይቻላል አይቻልም? አይቻልም። የሌላቸው ምን ነበር? አንድ ሰው በመሀይምነትና በመርሳት ባስቀዳደመው ነገር ነብዩ አለይሂ ሰላቱ ወሰላም ችግር የለም ብለዋል። ወወጅሁል አወሌ የመጀመሪያው ሀሳብ ደሊሉ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ የመጀመሪያው አባባል ማለት ሳዕይ ከጠዋፍ በፊት ፍጹም አይሆንም የሚለው ማለት ነው። ሳዕይ ጠዋፍ ከመደረጉ በፊት አይደረግም የሚለው አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እነማ ሰዓ ሳዕይ ያደረጉት ባዕደ ጠዋፊ ከጠዋፍ በኋላ ነው። ሳዕይን ያደረጉት ባዕደ ጠዋፍ ነው። ወቀድ ቃል ደግሞ እንዲህ ብለዋል ሊተእኹዙ ዐኒ ከኔ ውሰዱ ያዙ መናሲከኩም የሐጅ አሰራራችሁን ስርዓት ከኔ ውሰዱ ብለዋል። ነቢዩ ደግሞ ሲሰሩ ጠዋፍ ሳዕይን ከጠዋፍ በፊት አድርገው ታቁ። ስለዚህ ነብዩ ሳዕይ ያደረጉት ከምን በኋላ ነው? ከጠዋፍ በኋላ ነው። ስራችሁን ከኔ ውሰዱ ብለዋል። በፍጹም ይህንን ማዛባት የለብንም ያሉት ሰዎች ይሄ የመጀመሪያዎቹ ግሩፖች ደሊል አስተዘል ምን የሚሉት ሰዎች ሳዕይ ከጠዋፍ በፊት አይቻልም የሚሉት ሰዎች እነ ነቢ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እነማ ሳዕይ ያደረጉት ባዕደ ጠዋፊ ከጠዋፍ በኋላ ነውና ወቀድ ቃል እንዲህም ብለዋል لتأخذوا عني كني وسدوا ياكم مناسككم يعجز من سرعتاتهم بلغان انتهى الزيه التناسكة مغني لا جيال لمنكم فعلنا أنه قال من وين توقل مما سبقه فبالته يتوقل أن الحديث الذي يا حديث استدل به دليل يا قربت من قال بصحة الطواف قبل السعي كسعي به في الطواف لا دلالة فيه لأنه محمول على أحد أمره ገለባብጠውት ነው فعلم ይታወቃል مما سبق ካለፈው أن الحديث الذي ያ ሐዲስ استدل به ደሊል አድርገው ያቀረቡት መን ቃለ ያሉ ሰዎች ቢሲሐቲ ሰዕይ ቀብለ ጠዋት ሰዕይ ይበቃል ያሉት ሰዎች ከጠዋት በፊት እነሱ ሰዎች ላደላለተ ፊህ ደሊል የላቸውም። ደሊል የለውም የሚያመጡት ሐዲስ የሸሪክን ሐዲስ ነው ተቀያይሯል። ጠዋፍን ቀብለ ሰዕይ ይህማ ይቻላል አይደል? እንደዚህ እንላለን። መጀመር ጥያቄያችን የትኛው ላይ ነው? አባባሉ ግን አይደል? ያመጣው ምንድነው? መንቃለ ቢሲሃቲ ጠዋፊ ጠዋፍ ይቻላል ቀብለ ሸዕ ያሉት ሰዎች ደሊል የላቸውም እያሉ ትክክል ነው መገላለጽ። ጠዋፍና በፊት ምንም እኮ ኺላፍ የለም። ኺላፋችን ምንና ምን ነው? ሰዓይን ከጠዋፍ በፊት ማስቀደም ነው። ስለዚህ ነው መሆን ያለበት። መንቃለ ቢሲሐቲ ሰዓይ ቀብለ ጠዋፊ ከጠዋፍ በፊት ሰዕይ ይቻላል ያሉት ሰዎች ያመጡት ደልል ላደላለተ ፊህ መረጃ የለውም፣ የተሟላ መረጃ እዛ ነው የሚሆን بصحة السعي قبل الطواف بصحة السعي قبل الطواف ነው መሆን ያለበት። ያማ بصحة الطواف قبل السعي ማ ምንም ኸላፍ እኮ የለም። ይህን እዚህኛው ላይ ነው ኸላፋችን። ሰዕይ ቀድሞ መሰራት ይቻላል ያለው ላይ ላደላለተ ፊህ መረጃ የለውም። ሊአነሁ ምክንያቱም መሕሙሉን ይተረጎማልና ያ ሐዲስ ይተረጎማልና አላ አሐዲ አምረይ ከሁለት መልኩ በአንደኛው ይተረጎማል። እሺ ምን ምን ኢማ አነሁ ፊ መንሰዓ ቀብለ ልኢሳባ እንዳሳለፍ ነው ማለት ነው። ከኋላ ጀምዕ ስናደርግ አሳልፈን ነበር። ያ የሸሪክ ሐዲስ ማለት ነው። ሰሒሐይን ላይ የተዘገበው የሸሪክ ሐዲስ አለ አይደል? እሱ ነው። ኢማ አነሁ ወይ ያ የሸሪክ ሐዲስ ሊመን ሰዓት እያደረገ ነው ቀብለ ኢፋባ ከኢፋባ በፊት ከኢፋባ በፊት ያደረገው የሲንጀን ቀርተናታል አይደል ከጧፈል ኢፋባ በፊት ያደረገውን ሰዓይ አይቶት ከኢፋባ ከጧፈል ኢፋባ በፊት ከዋናው ከሐጅ ዋጅብ የሚሆነው ጧፈል ኢፋባ የሚባለው አለ ሰዓየል ኢፋባ አለ ጧፈል ኢፋባ አለ ጧፈል ቁዱም ሰዓየል ቁዱም አለ ያስተዳደመው ማንና ማንን ነው የሳዕዩን የጠዋፈል ኢፋዳዋን ይዋን ነው በሐጅ ስነ ስርዓት የሚያደርገው ያ ጠዋፍ ከሱ በፊት ሳዕይ ተደርጓል። ስለዚህ የተደረገች ሳዕይ እንደገባ ያደረገው እንኳን ያችን ሳዕይ ተመልክቶ ነው እዛ ጋር አነጻጽሮት ነው ያለው እና በዚህ ተደርጉሟል። ወካነ ቀድ ሰዓለ ልቁዱም እንደገባ ሳይ አድርጎ ነበር። ፈየኩኑ ሳዕዩ ያ ሳዕይ ይሆናል ዋቂዐን ባዕደ ጠዋፍን እሱ ራሱ ከጠዋፍ በኋላ የተከሰተ ነው። ከጧፏ ላይ ተከተተው ቁዱም አለ። ያንን አነጻጽሮ ሊሆን ይችላል። አው ወይም ደግሞ አነፈ መህሙሉን ይተረጎማል የሸሪክ ሐዲስ አለል ጃሂል ይሄ ይመስላል። ይሄ በጣም ጥሩ ጀምዕ ይሄ ነው። እንደው መሀይም ነው የሰራው፣ ወናሲ የረሳ ነው የሰራው። በመልዓኒት አውቆ ሆን ብሎ ሳይሆን ሰውየው የነዛ ጥያቄ ነው የሚገባው እዚህ ይሄ በጣም ደስ የሚል ጀምዕ ለምን ነብዩ አለይሂ ሰላቱ ወሰላም ሰዓይቱ ቀብለ አን አጡፈ ዘበሕቱ ቀብለ አን አንህ ቀብለ አን አልህ እያሉ ጠይቀዋቸዋል። ድንጋይ መወርወር ከመወርወሬ በፊት አረድኩኝ፣ ጠዋት ከማድረጌ በፊት ያደረግኩኝ እያሉ ጠየቋቸው። የጠየቋቸው ሰዎች በምን አይነት መልኩ ነው የሰሩት? ሳያውቁ ነው አይደል? ሳያውቁ የሰሩትን ነው ነብዩ መጥቶ የጠየቁት። አሁንም እንደዛው ነው የምንለው። የማያውቅ ሰው ሰዓይ ቢያደርግ ከጠዋት በፊት ይበቃለታል። ለምን ነብዩ ተጠይቀው ችግር የለም ብለዋል። ለማያውቁ ሰዎች አሁንም ድንጋዩን ጓጆቹን ከመወርወሩ በፊት ሰውየው ጸጉሩን ቢላጭ ችግር የለም። መጨረሻ ላይ ጸጉር መላጨት ያለበት አንልም። ምን ከሆነ ጃህል ከሆነ የጃህል ጥያቄ ተጠየቀው። ጧፈል ከጧፈል ኢፋዳ በፊት ነው ብሎ ጀምዕ ከማድረግ ይህንኛው ጀምዕ በጣም ደስ ይላል። የአሐድ አምረይን ብለን የመጀመሪያውን ጀምዕ አድርገነዋል አይደል? ባለፈው እሱ ትንሽ ረከት ይላል። ምክንያቱም ሁለቱ ጠዋፍና እዚህ የመጀመሪያው ጠዋፍ ቀጥሎ ያለው ሰዓይ ሁለተኛው ጠዋት በፊት መሆኑ ይሄ አይሄድ በጣም የተለያየ ነው አሰራሩ። ይህንኛው ፈርዱ ነው፣ ያንኛው ሱና አይገናኝም። እማ አነሁ ወይም ነው ሲመን ሰዓ ሰዕ ያደረገ ቀብለ ኢፋባ ከብዳችኋል ይችላል ይከብዳላ ሰዓት ቀብለ ኢፋባ ወካነ ይሆናል ቀድ ሰዓ ሊል ወካነ ነበር ይህ ሰው ቀድ ሰዓ ሊል ሲገባ ሰዕ አድርጎ ነበር ከየኩኑ ይሆናል ሲገባ ያደረገው ሰዕይ ዋቂዐን ባዕደ ጠዋፍ ከጠዋፍ በኋላ የተከሰተ ነው። አዎ አው አነሁ ወይ ነው መሕሙሉን ይህ ሐዲስ ይተረጎማል አለል ጃሂል በማያቅ ሰው ወናሲ በረሳ ሰው ዱን አልዓሚድ ሆን ብሎ ሳይሆን ወኢነማ አጥሉቡ ፊ ሀዚህ ልመስአላ እዚች መስአላ ላይ ነው የምፈልገው ይላሉ ሸኹ እዚች ነጥብ ላይ የምፈልገው ነገር ሊአነሁ ቀድ ظهر الآن አሁን ግልጽ ሆኖላችኋል መዩፍቲ ሊአነሁ ነገሩ እንደ ስለሆነ ወኢነማ አጦልቱ ፊ ሀዚህ ልመስአላ እዚች መስአላ ላይ በጣም ረዘም አድርጌ ትኩረት ሰጥቼ ይህን ሁሉ ገጽ ሽፋን የሰጠሁት ምንና ምን መካከል ነው? ሰዒና ጧፍ ላይ ብቻ የሚያጠንቅ ነው። ሁለት ገጽ ምናምን ሶስት ገጽ ምናምን አካባቢ ሰዒ ላይ ብቻ ሰዒና ጧፍ ላይ ወይንማ ቀውቱ ረዘም ያደረግኩት ያብል መስአላ በዚች ነጥብ ላይ ረዘም ሰፋ ያደረግኩት ለምን መሰላችሁ? ለአነሁ ቀድ ظهر الآن በአሁን ሰዓት ይመጣዋል መዩፍቲ ፈትዋ የሚሰጡ ሰዎች ስላሉ ነው። ቢጀዋዚ ሰዓይ ሰዓይ ማድረግ ትችላለህ ቀብለ ጠዋት ከጠዋት በፊት ብለዋል። ሙጥለቀን ያለምንም ገደብ ዝም ብለው ሰዓይ ማድረግ ትችላለህ ከጠዋት በፊት ብለው የተናገሩ ሰዎች ስላሉ ነው። ሙጥለቀን ያለ ገደብ ወላሁ አልሙስተዓን። እርዳታ የሚፈልገው ከአላህ ነው። አላህ ይርዳን። እንደዚህ አይነት ፈትዋ የሚያደርጉ ስላሉ ለማስጠንቀቅ ብዬ ነው እያሉ ሰዕይን አታድርጉት ቀብለ ጠዋፍ ተጠንቀቁ። ነብዩ ያደረጉት ሰዕይን በዕደ ጠዋፍ ነውና ተጠንቀቁ ለማለት ፈልጌ ነው። ፈትዋውን የሚሰጡት አሉ። ሙጥለቀን ማለት ያለ ገደብ ረስቶ ከሆነ ጃሂል ሆኖ ከሆነ ችግር የለም ሳይሆን በቃ ትችላለህ ብለው የሚሉ ስላለ ብለው ትኩረት ሰጥተውታል። ወላኪን ነአቷ ለማወርድ ግን ይቻላል እያሉ ነው ከኋላ ሐዲሱ ሸሪፍም ራሱ ያስይዛል። ግን ከጀምዑ ውስጥ የትኛዋን እንትን ትላለች? ጃሂል ናሲ ያለው እንደዛ ቢቀይሉት ማሻላ ጥሩ ይሆናል። ነብዩ አላደረጉም። تنبيه ማሳተቢያ لو طافت المرأة አንድ ሴት ልጅ ጠዋፍ ስታደርግ وبعد أن انتهت من الطواف ጠዋፉን ካጠናቀቀች በኋላ أصابها الحيض ሀይድ ቢመጣባት ቅድም ከጠዋፍ በፊት ነበር እየቀራ ነው የነበረ በፊት ሲሆን ጠዋፍን ያግዳታል لو طافت المرأة አንድ ሴት ጠዋፍ አደረገች እንበል ጠዋፍ አደረገች وبعد أن انتهت من الطواف ጠዋፉን ካጠናቀቀች በኋላ ልክ ሰባቱን ጠዋፍ ሳይን እንትን በይነት ሐውለ አልካዕባ ከጠወፈች በኋላ አሳበሐል ሐይድ ሐይዷ መጣ እንበል ሐይዷ መጣ ፈኢነሃ ይህች ልጅ ፊ ሀዚህ ልሓላ በዚህ ሁኔታ ተሰዓ ሰዒ ታደርጋለች አትከለከልም ችግር የለም ማሻአላህ ዋናውን የምትታገደውን አድርገዋለች لأن السعي سعي ማለት لا تشترط له الطهارة ንጽህና መስፈርት አይደለም ከሀይድ መጽዳት ምን ላይ ነው ሸርጡ ጠዋፍ ላይ ነው አይደል? ጠዋፍን እንዳደረገች እንደጨረሰች ሀይዷ መጣ። ከጠዋፍ ቀጥሎ ምንድን ነው የሚደረገው? ሳይ ነው። ቀጥታ ትሰራለች። በቃ ምንም የሚያስቀራት ነገር የለም። መካ እንዳለ ሁሉንም ትሰራለች። ሀጃን ስነ ስርዓት ወደ ሀገሯ ትመለሳለች። ከዛ በተወሰነ ሳምንት አንድ አንድ እንትን ውስጥ በሶስት በአራት ቀን ውስጥ ጨርሰውና ትወጣለች። ትችላለች። ምንም የሚቀርባት ነገር የለም። ለምን ሀይዷ የመጣው በዕለት ጠዋፍ ነውና የሚያግዳት ነገር ቢኖር ሀይድ በሀጅ ስነ ስርዓት ጊዜ ከምንድን ነው ጠዋፍን ብቻ ጠዋፍን እንዳደረገች ከመጣ ችግር የለም ለው ጠዋፈት ልመርአ አንድ ሴት ጠዋፍ ብታደርግ ወባዕድ አን እንተሃት ምን ጠዋፍ ጠዋፍን ካጠናቀቀች በኋላ አሳበሐ አልሐይድ ሀይድ መጣባት እንበል ፈኢነሃ ይህች ልጅ في الحالة በዚህ ሁኔታ ተስዓ ሰዕይ ታደርጋለች لأن السعي سعي لا تشترط له الطهارة ንጽህና ሸርጥ አይደለምና ቃለ ፊል ሙግኒ ሙግኒ ላይ አምስተኛው ሙጀለድ 246ኛው ገጽ ላይ እንዲህ ይላል መዝሀብ አክሰሩ አህል ልዕልም አብዛኛው ሊቃውንቶች يرون ይመለከታሉ፣ ያስባሉ። አላህ ተሽተረጠ ጧሃራ ንጽህና ዋጅብ አይደለም መስፈርት አይደለም ይላሉ። ለምን ለሰዓይ በይነ ሶፋ ወልመርዋ በሶፋና በመርዋ መካከል ሰዓይ ለማድረግ ሸርጥ አይደለም ብለዋል። ጧሃራ አለ በሀይዷ ሆና ማድረግ ትችላለች ማለት ነው። ተግባባን አይደል? ጀናባም ሆኖ ምንም ሆኖ ሊሰራ ይችላል። በውዱ መሆኑ መሟላት ጥሩ መሆኑ ምን ችግር የለም። ሰብ አይደለም እያለ አብዛኛው አክሰሩ አህለ ዒልም ሊቃውንቶች የረውነ ያስባሉ አላቱ ሽተረጥ መስፈርት አይደለም አጥሃራ ንጽህና መስፈርት አይደለም ለሰዓይ ሰዓይ ለማድረግ በይነ ወልመርዋ ብለዋል። ስለዚህ በሐይባ ሆና ማድረግ ትችላለች። ጠዋፍን የተከለከለችው ነገር ቢኖር ምን ብቻ ነው? በቃ ሁኔታዋን ፕሮግራሟን የሚያዛባው ሐይባ መቼ ከመጣ ነው? ጠዋፍ ከማድረጓ በፊት ከመጣ ነው ተጽፎ ችግር የለም። ለማንኛውም የሀጅ ስነ ስርዓት ጧራ ዋጅብ አይደለም። ጧፍ ብቻ ከጧፍ ታገዳችን ብዙ ነገር ሳይ ሊያግዳት ይችላል። ሰላፉ ይነሳል። ወሚን ወሚመን ቃለ ዛሬ ይህን ካሉት ውስጥ አጧ አጧ አንዱ ነው። አጧ አንዱ ነው። ሳይ በሚደረግበት ሰዓት ጧራ ዋጅብ አይደለም ያለው አንዱ አጧ ወማሊክ ወሻፊዒ ወአቡ ሰውር ወአስሐቡ ራእይ እነዚህ ሁሉ ደግፈውታል። ጧራይ ወጅ ወሚመን ቃለ ዛሊክ ጧራይ ወጅን በይነስተፋል መርዋ ታኢስ ታደርጋል ይችላል ማን ወማሊክ ማሊክን ደግፈዋል ይሄን ጧራይ ወጅ ወሻፊዒ ሻፊዒም ጧራ ሸርጥ አይደለም ብሏል ወአቡ ተውር አቡ ተውርም የሚባሉት እንደዚህ ወአስሐቡ ረእይ አስሐቡ ረእይም እንደዚህ አመለካከታቸው የፊቅህ ሊቃውንቶች ማለት ነው ሌላ አንቃል እስከዚህ ድረስ ቀጥለዋል ሞግኒ ላይ ምን አሉ ቃለ አቡ ዳውድ አቡ ዳውድ የሚባሉት እንዲህ ይላሉ ሰሚዕቱ አሕመድ አህመድን ኡስታዝን ሰምቻለሁ የቁል እንዲህ ሲሉ ሰምቻለሁ እዛ ጧፈት ልመርአቱ እንዲህ ሲሉ ጠዋፍ ካደረገች ብልበይት በቤቱላህ ጠዋፍ ካደረገችና ثم حاضر ከዛ ሐይድ ከመጣባት ሰዓት ሰዕዩን ትቀጥል በይነ ሶፋ ወልመርዋ በሶፋና በመርዋ መካከል ያለውን ሰባት ዙር ዙር ብለዋል ثم ነፍ ثم ነፈረት ከዛ ትፈታለች ከንትኗ ማለት ነው ትሄዳለች ይጠናቀቃል ማለት ነው ሐጇ ወሩየ አን አኢሻ ከአኢሻም የተዘገበ አለ ወኡሙ ሰለማ ከኡሙ ሰለማም የተዘገበ አለ አነሁማ እነዚህ ሁለት ሰሐቢያቶች ቃለታ እንብለዋል ኡሙ ሰለማና አኢሻ የነብዩ ምስክሮች ናቸው ብለው እዛ ጧፈት መርአቱ አንድ ሴት ጧፍ ካደረገች ድንበይ በበይቱላህ ጧፍ ካደረገች ወሰለት ረከዓተይ ጧፍ ሁለቱን ከጧፍ በኋላ የሚሰገዱ ሁለቱን ረከዓ ከሰገደችና ثم حضر ከዛ ሐይድ ቢመጣባት ፈልተጡፍ ጠዋፏን ትቀጥል በይነ ሶፋ ወልመርዋ ቢሶፋ ወልመርዋ በሶፋና በመርዋ መካከል ያለውን ሰባት ምልልስ ትመላለስ ብለዋል ታድርግ ችግር የለም ሀይዷ መቼ ተነሳ? ባዕደ ጠዋፍ ወረካዓተይ ጠዋፍ ጠዋፏን ካደረገች ሰባት ጊዜ ካዕባን ከዞረች በኋላ ሁለት ረካዓ ጠዋፍ ረካዓ አለ ሁለት ረካዓ አለ። ከዛም በኋላ እንትኑ አጠገብ መቃሙ ኢብራሂም አጠገብ ትሰግዳለህ ሁለቷን ረካዓ። ከዛም በኋላ ወደ ምን ትሄዳለህ? بين الصفا والمروة ሰዓይ ለማድረግ ሸርጥ አይደለም። ልክ ركعتين እንደጨረሰች ጠዋፉን እንደጨረሰች ረካው ምንም አይደለም። ጠዋፉን እንደጨረሰች ተሐይዷ ከመጣ ሰዓይዋን ዝም ብላ ትቀጥላለች። ችግር የለም። ዋናው ጠዋፉ መካከል ከመጣባት ሶስተኛው አራተኛው ዙር ላይ ሐይድ ቢመጣ ጠዋፉ ተበላሽቷል። እንደገና ትቆጠባለች። ሰዓይም አታደርግም፣ ጠዋፍ አላደረገችም። አሁን ጠዋፍ ካደረገች በኋላ ነው የመጣው። እዛ ትበልሽ ትላለች። ረዋሁ አልአስረም እንታ አስረም ዘግበው አልአስረም ሁለት ረካ ሳትሰግድ ችግር የለም ችግር የለም ረካዓቴን ተማር አስራ ሁለተኛ የጁዙ ሊኒሳኢ ለሴቶች ይበቃላቸዋል አየንፉርነ ሊጓዙ ሊንቀሳቀሱ ማአበዓፈቲ ከደካሞች ጋር ሊጓዙ ሚነል ሙዝደሊፋ ከሙዝደሊፋ ሊሄዱ ባዕደ ገይቡበቲል ቀመር ጨረቃው ከገባ በኋላ የርሚነ ሊወረውሩ ይበቃላቸዋል ጀምረተል ዐቀባ ጀምረተል ዐቀባ መወርወር ይችላሉ እንደል ውሱሊ ሲደርሱ ኢላ ሚና ሚና ሲደርሱ መወርወር ይችላሉ ከውፈን ለፍርሃት ነው የተፈቀደላቸው አለይህነ በሴቶች ላይ ሚነጃህማ ግፊት እንዳይፈጠር እንዳይጨነቁ የጁዙ ሊኒሳኢ ለሴቶች ይበቃል አየንፉርነ ሊንቀሳቀሱ ሊጓዙ ማለት ነው። መነፈረት ብሎናል ቅድም የሀጅ ስነ ስርዓቷን ማከናወን ትችላለች። መሄድ መጓዝ ማከናወን ትችላለች። ለዚህ ለማጠናቀቅ ማለት ነው። የጁዙ ሊኒሳኢ ለሴቶች ይበቃል አየንፉርነ ሊንቀሳቀሱ ማአዱዓፋ ከደካሞች ጋር ምን ልሙዝደሊፋ ከሙዝደሊፋ ሌሊት ነው የሚሄዱ ወንዶች ጠዋት ነው ከነጋ በኋላ ነው። ዘጠነኛውን ቀን የት ይውላሉ? አረፋ ሜዳ ላይ ይውላሉ። ልክ ማታ ፀሐይ ከገባች በኋላ ከአረፋ ወደ የት ይሄዳል ህዝቡ? ከአረፋ ወደ ሙዝደሊፋ ይመጣል። ሙዝደሊፋ ይታደራል፣ ድንጋዮች ይለቀማሉ። ድንጋይ ይለቅሙና በማግስቱ በአስረኛው ጠዋት የት ይሄዳሉ? ወደ ሚና ይሄዳሉ። ሴቶችን ሙዝደሊፋ ሲያድሩ ሌሊት ተነስተው መሄድ ይችላሉ። ግፊት እንዳይበዛባቸው መንገድ ላይ ጠዋት ከወንዶቹ ጋር ከሚጓዙ እናንተ ቀድማችሁ ሂዱ ይባላሉ ሌሊት ጨረቃው ከገባ በኋላ ማለት ነው። ባዕደ ገይቡበቲል ቀመር ስንተኛው ሌሊት ነው? የዙል ሂጃ ጨረቃ ሲገባ ስንተኛው ሌሊት ነው? አስረኛው አይደል? በጣም እንትን ነው ማለት ነው። አራት ሰዓት አምስት ሰዓት አካባቢ እስከ ስድስት ሰዓት ድረስ መሄድ ይችላሉ ማለት ነው። ሌሊት ተነስተው ይሄዳሉ። ሚና በእግር ይጓዛሉ። ቅርብ ነው። እዛ ከሄዱ በኋላ ቀድመው ድንጋይ ወረውራሉ ሳይነጋ ለምን ፍሪ ለምን ተፈርቶላችሁ ነው? ምን ተፈርቶባችሁ ነው? ጠዋት ግፊ በጣም በሚሊዮን የሚቆጠር ሁለት ሚሊዮን ምናምን ህዝብ እኮ ሁለት ሚሊዮን ሁለት ነጥብ ምናምን ሚሊዮን ህዝብ ነው ያለው። እዛ ሁሉ ሴቶች ሲጋፉ ማለት ልቅት ይፈጠራል። ደካሞች እንዳይታፈኑ ምን እንዳይደርስባቸው ሴቶች ሂዱ ተብለዋል። ችግር የለም ይሄዳሉ። ቀድም ቀድሞ ይሄዱና ጀምረተል አቀባን ይወረውራል። እንደደረሱ ይወረውራል። ችግር የለም። ጠዋት በአስረኛው የግድ መንጋት አለበት። ዒድ ከተሰገደ በኋላ አንልም። ወንዶች ግን እንደዛ ነው። ወንድ ጠዋት ነው የሚሄደው አይበቃለትም ቢሄድ የጁዙ ሊነሳ ለሴቶች ይፈቀዳል። አየንፉርነ ሊጓዙ ማአባዓፋ ከደካሞች ጋር ሴትኛው ደካማ ከደካሞች ጋር ለደካሞች ለበሽተኞች ምን ተፈቅዷል? ቀድማችሁ ሂዱ ችግር የለም እስከሚነጋ ድረስ ሙዝደልፋ ባታድርም ጣጣ የለም ተብሎ ተፈቅዶላቸዋል። ፍርነ ሊንቀሳቀሱ ማአባዓፋ ከደካሞች ጋር ምን ሙዝደልፋ ከሙዝደልፋ ሊሄዱ بعد ገይቡበቲል القمر ጨረቃው ከገባ በኋላ ጨረቃው ከገባ በኋላ ሌሊት ማለት ነው። ጨረቃው ከገባ በኋላ የስንተኛው ሌሊት ጨረቃ ነው ብለናል? አስረኛው ነው። በጣም ፈጥኖ ነው የሚገባው። ባዕደ ገይቡበትን ቀመር ወየርሚነ ሊወረውሩ ይበቃላቸዋል። ጀምረተል አቀባ ጀምረተል አቀባ ሊወረውሯታል። የኢድ ዕለት የምትወረወረው እሷ ብቻ ናት። ጀምረቱ አልሱጉር አለ፣ ጀምረተል ውስጡ አለ፣ ጀምረተል አቀባ አለ፣ ጀምረቱ መስጂድ ኢብን ኸይፍ አለ። ሶስቱ ጓጆች አሉ። የመጀመሪያው ዕለት ጀምረተል አቀባ ነው የሚወረወረው። እሱን ቀድሞ መወርወር ይችላል። ሰባት ጠጠሮችን ይወረውራሉ። ወየርሚና ሊወረውሩ ይበቃላቸዋል። ጀምረተል አቀባ ጀምረተል አቀባ ጀምራ ማለት ተራራ ማለት አልዓቀባ አቀባ የምትባለዋ ተራራ ማለት ነው። ስሟ ጀምረተል አቀባ ትባላለች። ተጓጓዝ ላይ ይወረውራሉ። ዙሪያውን በእንትን ሰጥተውታል። በመንገድ የቀለበት መንገድ በሚመስል እዚሁ በጣም መሬት ላይ አልበቃ ስላለ ጓዙ አይደርስም። ሰው እዚህ መንገድ ላይ ሲወረውር ዙሪያውን እንደዚህ እንትን እየመቱ በቀለበት እንትን ተሰርቷል። ላይ ድረስ ላይ ሆነ ፎቅ ላይ ተወረውራል ተራራው ታችም ሆነ ከመሬትም ሆነ የሚደርሰዋል ይወረውራል። ሁሉም እንድነት ማለት ነው። እዛኛው ተራራ ጋር የሚወረውር ይከፋፈላል። ሶስት ጓዞች ስለሆኑ ጀምረተል አቀባ ላይ ከፍተኛ ግብት ያለ አንድ ተራራ ብቻ ነው የሚወረወረው የመጀመሪያ ያለ የዛን ዕለት ሁሉም የሚሮጠው ወደዛ ነው። ስለዚህ ነው ለሴቶች ቀድማችሁ ሂዱና ጀምረተል አቀባን ቶሎ ይባላል። አስራ አንድ አስራ ሁለት ላይ ሶስት ተራሮች ይወረወራሉ። ጀምረተል አቀባም ጀምረተል ውስጧም ጀምረተል ኩብራ የሚባሉት ይወረወራሉ። መስጂዱ ነው ሀይ አጠገብ ያለች እነሱ ሲወረወሩ ህዝቡ ይከፋፈላል እኮ ለሶስት ተራሮች ስለሚከፋፈል ችግር የለም። የመጀመሪያው ዕለት ግን ከፍተኛ ግፍ ይፈጠራል። እልቂት በጣም ያልቃል ሰው በጣም አንድ ነገር ከተፈጠረ አንድ ሰው ከወደቀ የሆነ ሰው ከተፈጠረ በቃ አለቀ። ከሶስት መቶ ምናምን በላይ ነው ባለፈው ሳይመጣ አይደል? በአንድ ጊዜ ግፊ ከሶስት መቶ በላይ ሰው አልፏል። የምድረ ሰልዓሰል አጠገብ ብቻ እና በዚህ ነው እነሱ ይሄዱ ይችላል። የዛን ጊዜ ማለት ነው። በአሁን ሰዓት ደግሞ አስቡት፣ የዛን ጊዜ ገና በሺዎች ምን ገና የማይቆጠሩበት ሰዓት የተፈቀደላቸው ነብዩ የፈቀዱ ዛሬ ላይ ደግሞ በሚሊዮን የሚቆጠር ويجوز للنساء التي تتفكر على يوم فرن الإبواز مع الضعفة فريد كامتر من المزدلفة كمزدلفة بعد غيبوبة كتلت اسمها على القمر الشرقة غير من الورور جمرة العقبة جمرة العقبة عند الوصول في درسه إلى مينا من على الانتدرس الورور فكر الله سوى خوفا لكراحة يتفكر الله سوى قرمون دهد عليهن بالنسبة لنا الزحمة جفي فلا فلا قال الموفق في المغني ሙግኒ ላይ ሼኹል መወፈቅ ምን ይላሉ? አምስተኛው ጥራት 286ኛው ገጽ ላይ ወላ በእሰ ችግር የለም ብለው ተናግረዋል። ችግር የለም ቢተቅቢል ዱዓፋ ደካሞች ቀድመው በመሄዳቸው ችግር የለም። ወኒሳ ሴቶች ቢሄዱ ችግር የለም። ወሚመን ካነ እንደውም ወሚመን ካነ ይቅደሙ ዱዓፈተ አህሊ ወሚመን ካነ ከነበሩት ይቀድሙ ዱዓፈተ አህሊ ደካማ ቤተሰቦችን ሲያስቀድም ከነበሩት ሰሃቢዎች ውስጥ አብዱራህማን ብኑ ዐውፍ አንዱ ነው። ደካማ ቤተሰቦችን ቀድማችሁ ሄዱ ይላቸው ነበር። ሰሃቢዎች ይሄ ነው ፋህማቸው። ሰሃቦችን ነው ደግሞ የምንከተለው። ወሚመን ካነ ከነበሩት ሰዎች ውስጥ ይቀድሙ ከሚያስቀድሙ ضعافة أهله ደካማ ቤተሰቦችን ቀድሞ ከሚሸኙት ውስጥ አብዱራህማን ብኑ አውፍ አንድ ወአኢሻ አኢሻም ራሱ ደካሞችን ቀድማችሁ ሂዱ ትል ነበር እሷ ወቢሄ ቃለ አጧ አጧ ይህንኑ ፈቅዷል። ሴቶችም ደካሞችን ይሄዱ ቀድሞ ብሏል። ወሰውርዩ ሼኹ ሰውርይም እንደዚሁ ወሻፍዕዩ ሻፍዕዩም እንደዚሁ ወአቡ ሰውር አቡ ሰውርም እንደዚሁ ወአስሐቡ ረእይ ሊቃውንቶች ሁሉ ፉቃሆች ሁሉ ወላ ነዕለም አናውቅም ፊህ ደካሞች ቀድመው ይሄዱ በሚለው ዙሪያ ሙኻሊፈን ተጻራሪ አናውቅም ኺላፍ ያስነሳ የለም እስካሁን ኺላፍ ያስነሳ የለም ይቻላል ብለዋል ወሊአነ ፊህ የተፈቀደው ደግሞ ወሊአነ ፊህ በዚህ አባባል አመለካከት ላይ ሪዝቀን እዝነት አለ ቢህም ለሴቶችና ለደካሞች ማዘን ነው ወደ ፈዓል መከላከል ነው። ለመሸቀት ዚሃት በግፍ የሚደርሰውን ችግር ለመቋቋም ነው። አነሁም ከሴቶች ላይ ወቅትዳአን ለመከተልም ነው። ቢፊዕል ነቢይህም ሰለላሁ ዐለይሂ ወሰለም የነብዩን ስራ ቀድማችሁ ሴቶች ሂዱ ይሉ ነበር ነብዩ ዐለይሂ ሰላቱ ወሰላም። ደካሞችና ሴቶች አታ ሰውነታቸው ወፈር ያሉ ሴቶች ሂዱ ቀድማችሁ ይሏቸው ነበር። እነ ሰውዳ በጣም እንትን ሰፋ ያለ ሰውነት ነበር። ሰውዳ ቀድመሽ ሂዱ ይሏቸው ነበር ነብዩ ዐለይሂ ሰላቱ ወሰላም የተበሰላለ ማለት ነው። ወሚመን ካነ ከነበሩ ሰዎች ውስጥ ከሚያስቀድሙ ضعفة አሊ ደካማ ቤተሰቦቻቸውን ከሚያስቀድሙት ውስጥ አብዱራህማን ብኑ አውፍ አንድ ታላቁ ሰሃቢ፣ ወአኢሻ ሁለት እነዚህ ቀድመው ደካሞችን ይሸኙ ነበር። ወዲህ ቃለ አጧ አጧም በዚሁ ነው ፍርድ ሰጠው። በምን ደካሞችና ሴቶች ቀድመው ይሄዱ በሚል ወተውሪዩ ሸይኹ ተውሪይም እንደዚህ ወሻፊዒይም እንደዚህ ወአቡ ተውርም እንደዚህ አስሐቡ ረእይ ፉቃዎችም እንደዚህ ወላ ናዕለሙ ፊህ በዚህ ሁክም ዙሪያ አናውቅም ሙኻሊፈን ምሻር ሰውን አላየም ወሊአነ ፊህ ሪፍቀን እዝነትም አለ ቢህም ለነሱ ማዘንም አለ በዚህ ውስጥ ፍቃድ በመስጠቱ ወደ ፈዓን መከላከልም ለመሸከፍ ጂሃድ የግፍውን ችግር ለመከላከልም ይሆናል አንሁም ከሴቶችና ከደካሙ ወቅትዳአን ቢፊዕል ነቢይህም ሰለላሁ ዐለይሂ ወሰለም የነቢዩንም ስራ መከተል انتهى እዚህ ይጠናቀቃል ሼኹ ልሙወፍቅ ወቃለ አልኢማሙ ሸውካኒ ሲነይል አውጣር ሚነል አንሷር የሚባለው ኪታባቸው አምስተኛው ቮሉም ሰባ ነው ገጽ ላይ ምን ይላሉ? ወልአድለቱ መረጃዎች ሁሉ ብንሰበስባቸው ይላሉ። መረጃዎች ከዱሉ ይጠቁማሉ። አላ አነ ወቅተ ረሚ ድንጋዩን የመወርወሪያው ሰዓት ወቅተ ረሚ ባዕደ ጡሉዕ ሸምሲ ፀሐይ ከወጣች በኋላ ነው። ሊመን ካነ ላሩክሰተ ለሁ ላልተፈቀደለት ላልተፈቀደለት ፍቃድ ላልተሰጠው ሰው ድንጋይ መወርወር የሚችለው መቼ ነው? በአስረኛው ቀን ከስንት ሰዓት በኋላ ነው? ፀሐይ ከወጣች በኋላ ከፀሐይ በኋላ ፀሐይዋ ብቅ ካለች በኋላ ድንጋይ መወርወር ይጀምራል። ጀምረተል ዐቀባ ላይ ሊመን ካነ ላርቁተ ሲል አልተፈቀደለት። እነማን ግን ይችላል መወርወር ቀድሞ ወኒሳኡ ወደዓ ወደዓፋ ማለት ነው። ደካሞችና ሴቶች ግን ይችላሉ። እንትን ከገባ በኋላ ሄደው ሌሊቱን ሰባት ሰዓት ላይ ተነስተው ቢወረውሩ ይችላሉ። ጠዋት ረፍት ያደርጋሉ ማለት ነው። ለኢዳቸው ይዘጋጃሉ። ጀምረተል ዐቀባ ጋር መሯሯጥ ይቀርላቸዋል። ወንዶች ይሯሯጣሉ በዛን ሰዓት። ግልጽ ነው አይደል? ወመን ካነ ለሁ ሩኽሳ የተፈቀደለትን ከኒሳ ሴቶችን ይመስል ወገይሪህነ ሌሎችም የነበዓፋ ደካሞችን ይመስል ጋዘ ድንጋይ መወርወር ይችላሉ። ቀብለ ዛሊክ ከዚህ በፊት አይ ቀብለ ጥሉዒ አሸምስ ፀሐይ ከመውጣቷ በፊት ፈቀድላቸዋል። እነሱ ፈቀድላቸዋል። ችግር የለም። እንታ እዚህ ይጠናቀቃል። ሼኹ አሸውካኒ አባባል ማለት ነው። ምን ምንድን ነው የሚወረወር? ማን ማን የሚወረወር? ብሉግ አልደረሳችሁም? ገና ሀጅ አልደረሳችሁም? ማን ማን ነበር ያለው? ጀምረተል አቀባ ሌላ፣ ጀምረተል ውስጣ ሌላ መስጂድ ጀምረተል ኩብራም ትባላለች እዚህ የራሷ ስም መስጂዱ በኔ ኸይፍ መስጂድ አጠገብ ያለች አንድ ተራራ አለች አነስተኛ ሶስቱ ተራሮች ናቸው የሚወረወሩ የመጀመሪያ ቀን ማን የሚወረወረው በአስረኛ ጀምረተል አቀባ የሚወረወረው ከምን በኋላ ነው አይ ከወጣች በኋላ ለነማን አስረኛው ነው የሚጀምረው አስራ አንድ አስራ ሁለት አስራ ሶስት ይወረወራል 11 12 ይወረወራል። አስረኛው ቀን የምትወረወረው አንዷ ብቻ ናት። ማናት እሷ? ጀምረተል ዐቀባ ቀላል ነው። وقال الإمام النووي في المجموع مجموع የሚባለው ኪታባቸው ላይ ጥራዝ 8 125ኛው ገጽ ላይ እንዲህ ይላሉ ነው قال الشافعي ሻፊዕያ ብለዋል እኛ የመዝሐባችን መስራት እያሉ ወልአስሐብ የሻፊዕያን ተከታዮች እንዲህ ብለዋል። ምን አሉ? አሱነቱ ሱናው የነብዩ ሱና ተቅዲሙ ዱዓፋኢ ደካሞችን ማስቀደም ዱዓፋ የዱዒፍ ፕሉራል ዱዓፋ ማለት እንችላለን። ባድ አይን ታታ ዱዓፋ ፕሉራል ነው ያምራሱ ደካሞች ማለት ነው። ዱዓፋ ይባላል። ቁረማ ዑለማ ቁደማ ዑዘማ እንደሚል አሱነቱ ተቅዲሙ ዱዓፋይ ደካሞችን ማስቀደም ነው። ምን ንሳ ከሴቶች ደካሞችን ማስቀደም ነው ሱናው። ወገይሪህም ሌሎችም ከወንድም ራሱ ደካማ ከሆነ መቅደም አለበት። መቀደም ሙዝደሊፋ ከሙዝደሊፋ ቀብለ ጡሉዕ ፈጅሪ ጎህ ከመቅደዱ በፊት መውጣት ይችላል። ከፈጅር በፊት ቀድሞ ከሙዝደሊፋ ለቆ መሄድ ይችላል። ቀድሞ ድንጋዩን ለመወርወር ማለት ነው። ከፈጅር በኋላ ነው እነማን የሚወጡት? ሱብሂን ሰግዶ ነው የሚካሄደው። ሱብሂን ይሰገድና ከሱብሂ በኋላ ወደ ሚና መሄድ ይጀምራል። ከየት ከሙዝደሊፋ። በስምንተኛው ከመካ የት ነው የሚሄደው? የሀጂ ስነ ስርዓት ሲጀምር ዘጠነኛው ላይ ነው ስራው የሚጀምረው። በስምንተኛው የት ሄደው ያድራሉ? ሚና። ከሚና በዘጠነኛው ጠዋት የት ይሄዳሉ? ዘጠነኛውን ቀን የት ነው የሚውሉት? አረፋ። እሺ፣ ከአረፋ ቀጥለው የት ነው የሚሄዱት? ሙዝደሊፋ። ከስንት ሰዓት በኋላ አረፋ ላይ የሚዋለው እስከ ስንት ሰዓት ነው? እ ፀሐይ እስከምትወጣ ፀሐይ እስከምትገባ ፀሐይ እስከምትገባ ይቆያል ይዛው አረፋ ላይ ከአስር በኋላ መሄድ አይቻልም። አስራ አንድ ሰዓት አስራ ሁለት ሰዓትም አካባቢ አይቻልም። ፀሐይ ስትገባ ይነሳል፣ ይንቀሳቀሳል። ልክ ፀሐይዋ ስትገባ መንቀሳቀስ ይጀምራል። ቃፊላው ማለት ነው። የት ያድራል? ከአረፋ የት ያድራሉ? ሙዝደሊፋ ያድራሉ። ከሙዝደሊፋ የት ነው የሚሄዱ? ቀጥለው ሚና። ከስንት ሰዓት በኋላ ነው የሚሄዱ? ሙዝደሊፋ ላይ ዘጠነኛ ማታ አስረኛው ሌሊት ማለት ነው። ከስንት ሰዓት በኋላ ነው ወደ ሚና መሄድ የሚቻለው? አድርጋላችሁ እኮ አናደርግ ብላችሁ ተስፋ ቆርጣችሁ አሱነቱ ተቅዲሙ ዱዓፋኢ ይታደርና ጠዋት ከፈጅር በኋላ ነው የሚሄደው። ከየት ከሙዘሊፋ። ሙዘሊፋ ለምንድን ነው የምናድረው? ምን እንሰራለን ሙዘሊፋ እ ሙዘሊፋ ለምንድን ነው የምናድረው? ድንጋዮች ይለቀማሉ። የት የሚወረወሩት? ሚና ላይ የሚወረወሩ ድንጋዮችን ለቅመን እንሄዳለን። ከዛ ነው ሁሉም ለቅሞ ታቀፈ ነው የምትሄደው። በፌስታሉ በምኑ ተሸክመ ነው የምትሄደው ድንጋይ ይሄ ዒባዳ ድንጋይ እንደ ህፃን አይባልም። ለምን أنها عبادة فعلها إبراهيم وفعلها إسماعيل وفعلها النبي عليه الصلاة والسلام እንሰራለን ድንጋይ ለቅመን እንሄዳለን። ከዛ እንወረወር ማለት ነው። የምንሄደው ደግሞ ደካማ ሴቶችን ደካሞች ሴቶች መቼ ነው የሚሄዱት? ጨረቃው ሲገባ ወይም ደግሞ ቀብለ ጥሉዕ አልፈጅር ወ ከመቅደዱ በፊት ከፈጅር በፊት ቀድሞ ይሄዳል። ለምን ሲባል አሱነቱ ተቅዲሙ ዱዓፋ ደካሞችን ማስቀደም ነው። ሚነ አኒሳ ሴቶችና ወገይሩህም ሌሎች ሚን ሙዝደሊፋ ከሙዝደሊፋ መቼ ቀብለ ጥሉዕ አልፈጅር ከፈጅር በፊት ቀድሞ ይሄዳሉ። ባዕደ ኒስፍ ሌል ሌሊቱ ግማሽ ከሆነ በኋላ ጨረቃው የሚገባው ስድስት ሰዓት አካባቢ ነው። ጨረቃው የአስረኛው ሌሊት ጨረቃ እስከ አምስት ከስድስት ሰዓት ድረስ ይገባል። ከዛም በኋላ ይንቀሳቀሳሉ። ሴቶችና ደካሞች ቀድማችሁ ሄዱ ይባላል፣ አዋጅ ይነገራል። ቀድመው ይሄዳሉ። ባዕደ ኒስፊ ሌይል ኢላ ሚነን ወደ ሚና እንዲሄዱ ይደረጋል። ለምን ሊርሙ እንደወረውሩ ጀምረተል ዐቀባ ጀምረተል ዐቀባን እንደወረውሩ ቀብለ ዘሐመት ናስ ከሰዎች ግፊ ከመፈጠሩ በፊት ثم ذكر الاحاديث الداله على ذلك ይህን የሚጠቁሙ ብዙ ሐዲሶችን ዘርዝረዋል ኢማሙ ነወዊ ሻፊዒ እንደዚህ ብለዋል ወላ አስሐብም እንደዚህ ብለዋል ብለው ደሊል አምጥተዋል አሱና ሱናው ተቅዲሙ ዱዓፋ ደካሞችን ማስቀደም ነው ምን የሚሳ ሴቶች ወገይሪህም ሌሎችም ሙዝደሊፋ ከሙዝደሊፋ ቀድመው ይሄዱ ሌሊት ቀብለ ጡልዕ ፈጅሪ ከፈጅር በፊት ይሄዱ ባዕደን ስለ ሌሊቱ ግማሽ ከሆነ በኋላ ኢላሚነን ወደ ሚና ይጓዙ ሌርሙ ጀምረተል ዐቀባ ጀምረተል ዐቀባን እንዲወረወሩ ቀብለ ዘሐመትና ከሰዎች ድክ በፊት ثم ذكر الاحاديث الداله ከዛ አቋሚ ብዙ ሐዲሶችን ዘርዝረዋል እዚህ ያስቀድመው ነበር። ሴቶችን ቀድመን ሲሄዱ ይሏቸው ነበር ሴጣኖች እና አብዱራህማን እና አይሻም ይህንን ፈትዋ ሰጥተዋል። ሴቶች ቀድማችሁ ሂዱ ይሉ ነበር። ደካሞችን ቀድማችሁ ሂዱ ይሉ ነበር። አስራ ሶስተኛ አልመርአ ሴት ልጅ ቱቀስሩ ምን ረእሲሃ አልመርአ ሴት ልጅ ቱቀስሩ ታሳጥራለች። ምን ረእሲሃ ጸጉሯን ታሳጥራለች። ለልሐጅ ለሐጅና ወለዑምራ በዑምራ ጊዜ ለስነ ስርዓቱ ስትል ምን ሩኡስ ሻዕሪሃ ከራሷ ፀጉር የተወሰነውን መቁረጥ ትችላለች። ቀድረ ኡንሙላ ኡንሙላ ያክል ቀድረ ኡንሙላ ማለት ይችላል። ኡንሙላ ማለት ይሄ ጣታችን እንትኑ አለ አይደል? ይሄ እንትኑ የሚተጣጠፍ ደም አለ። የመጀመሪያዋ ራስ ምን ትባላለች? እቺ ባቄላ ምን ትባላለች? ኡንሙላ ይችን ታክል ገምታ በትንሽ መቁረጥ አለባት ማለት ነው። ቀድረ ኡልሙላ ኡልሙላ ማለት ሙሉ ጣፍ አይደለም። ጣፋችን ስንት ቦታ ይተጣጠፋል? ሶስት ቦታ አይደል? የላይኛይቱ ጣፍ ኡልሙላ ትባላለች። ቀድረ ኡልሙለትን ይችን ታክል ይችን ታክል መቁረጥ አለባት። መላጭ መላጨት የለባትም። ለልጅ አትላጭ፣ ለወንድ ልጅ መላጨት ከተወሰደ ወሰደ ልጅ ችግር አልመርአቱ ፊሊ ቱቀስሩ ታሳጥራለች ምን ረእሲሃ ጸጉሯን ለሐጅ ለሐጅና ወልዑምራ ዑምራ በምትሰራበት ሰዓት ትቆርጣለች። ምን ርኡሲ ሻዕሪ ረእሲያ ከራሷ ፀጉሮች ከተወሰኑ ትቆርጣለች። ቀድረቁን ሙለቲን የጣት ጫፍ ያክል የጣት ራስ ራስ ማለት ነው። ራሷን ያክል ሙልሙላ ትባላለች። ይሄ የጣቶቻችን ከጫፍ ከጫፍ ጥፍር ጥፍር ያለበት እንትን ምን ይባላል? ሙልሙላ ይባላል። ያችን ታክል መቆረጥ አለበት። ላየጁዙ ለሐል ሐልቅ መላጨት አይፈቀድላትም። والأنملة أنملة ማለት ረእሱል ኡስዕ የጣት ራስ ማለት ነው። من المفصل الأعلى ከላይኛው መገጣጠሚያ በላይ ያለ والأنملة أنملة ማለት ረእሱል ኡስቡዒ ኡስቡዕ ያለው إصبع ብትሉ أصبع ብትሉ أصبع ብትሉ ዘጠኝ አይነት አጠራር ነው أصبع በቃ እስ የለም ማለት ይቻላል። እንደፈለጋችሁ ቁጥሩ ኡስቡዕ ያለው ኢስጊዕ በሉት፣ ኢስበዕ በሉት፣ ኡስጊዕ በሉት፣ አስጊዕ በሉት ትላላችሁ። አስበ አስቡዕ የለም ምንም ነገር ዘጠኝ አይነት አጠራር አለ። ችግር የለም። ወልኡንሙለቱ ኡንሙላ ረእሱል ኡስቡዒ የጣት ራስ ማለት ነው። ሚነል ሚስፈል አዕላ ከላይኛው መገጣጠሚያ በላይ ከላይኛው መገጣጠሚያ በላይ ያለች ጥፍር ያለባት ኡንሙላ ትባላለች። ፊቷን ያክል ትቁረጥ ካለፍል ሞር ነው ሙሊላ አምስተኛው ጥራት 300 አስረኛው ገጽ ላይ ወልመሽሩዕ የተፈቀደው ለልመርአ ለሴት ልጅ የተፈቀደላት አተፍሲሩ ማሳጠር ነው ጸጉሯ ዲመል ሐልቅ መላጨት አይደለም ላ ኺላፍ ፊ ዛሊክ በዚህ ላይ ኺላፍ ያመጣም የለም ሴቶች ጸጉራቸውን ይላጩ ብሎ ኺላፍ ያስነሳ አንድም ሰፍ የለም ደሊልም ስለሌለ ወለመሽሩዕ ህጋዊ ለልመርአ ለሴት ልጅ አተክፊሩ ማሳጠር ነው። ሀጅ ስነ ስርዓት ላይ ጸጉር መቁረጥ ወይም መላጨት እኮ አንድ ሀጅ ስራ ነው አይደል? አንድ ሀጁ አካል ነው። ሴት ልጅ ምን ታደርግ ትላጭ አይነት ነው። አይ ታጠር ታጠር ብለዋል ነብዩ عليه الصلاة والسلام። لا خلاف في ذلك قال ابن المنذر ابن المنذر እንዲህ ብሏል አጅማዕ አለ ሀዛ በዚህ ላይ ተስማምተዋል أهل العلم ሊቃውንቶች ተስማምተዋል በዚህ ላይ ተስማምተዋል በምን ላይ ሴት ልጅ ታሳጥር ቀድረቁን ሙላ ወዛሊከ ይህም ለአነል ሐልቃ መላጨት ሲሐቅ ይህነ በእነሱ ላይ መላጨት ማለት ሙስለቱን ሙስላ ማለት ነው። ሙስላ ማለት ሰውነትን መቆራረጥ ማለት ነው። እንደዛ ነው የሚቆጠረው። ራስን እንደማ እንትን እንደማለት ነው። ራስን እንደ መጣል ነው የሚቆጠረው። ሙስላ ማለት ሌላ ቦታ ሙስላ ማለት ምንድነው? ሰውነት ቆራርጦ መጣል ማለት ነው። በቃ ዋና ያላቸው እንጂ ቆርጠው ጣሉት። በቃ ባዷቸውን የቀሩት ማለት አደጋ ነው በጣም ሙስላ ነው። ራሳቸውን እንደ ማጠቃ ራሳቸውን እንደ መጣል ነው የሚቆጠረው። ራስን እንደ መቆራረጥ ነው የሚቆጠረው። ጥሩ አይደለም ማለት ውበትን ያሳጣል ለማለት ፈልጎ ነው። لأن الحلق መላጨት في حقهن በእነሱ ላይ መላጨት ማለት ሙስላ ራስን እንደ መጉዳት ራስን እንደ መጥላት ነው የሚቆጠረው። እንደ መጣል እና ክልክል ነው፣ ሐራም ነው። وقد روى ابن عباس قال ابن عباس እንዲህ ብለዋል قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል ለይሰ አለ ኒሳ በሴቶች ላይ የለባቸውም ሐልቁን መላጨት የለባቸውም ጸጉራቸው እነማ አለ ኒሳ በሴቶች ላይ ያለው አተፍሱስ ማሳጠር ብቻ ነው ብለዋል ማሳጠር ነው የሚታዘዙት ማሳጠር ነው ብለዋል ነብዩ አለይሂ ሰላቱ ወሰላም ለወንዶች ግን አፍቶሎ የትኛው ነው መቆረጥም ይችላሉ ግን የትኛው ነው አፍቶሉ አለ ሐልቅ መላጨት መላጨት ነው ለምን ያ የሆነው لأن الحلق في حقهم المخلاص رواه أبو داود حديث أبو داود ዘግበውታል وعن علي ከዓልይ ተዘገባለ ቃል ዓልይ እንዲህ ብለዋል ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ከልክለዋል አንተ ሐሊቀ المرأة አንድ ሴት መላጨቷ ረእሰሃ ራሷን መላጨትን ነብዩ ከልክለዋል ረዋሁ ትርሚዝዩ ትርሚዝይ ዘግቦታል ወካነ አህመድ የቁል አህመድ እንዲህ ይሉ ነበር ትቀስሩ ታሳጥራለች ሚን ኩል ቀርንን ከእያንዳንዱ እስር ቀድረኡን ሙላ ቀድረኡን ሙነቲን ከእያንዳንዱ እስር ሶስት ቦታ ታደርጓል። ሰላተተ ቁሩ በዚህ አለ በዚህኛው በኩል ሌላ በዚህኛው በኩል ሌላ ሶስት እስር ወይ ሶስት ጉንጉን ይሆናል አይደል? ሶስት ጉንጉን ከሆነ ከእያንዳንዱ ጉንጉን ቀድረኡን ሙነቲን ቆረጥ ቆረጥ ማድረግ አለባት ይላል። ይሄ ኢማም አህመድ ናቸው። አንዳንዶቹ ደግሞ ከሆነ ቦታ ላይ ትንሽ ቆረጥ ካደረገች ይበቃታል ከሶስት አንድ ላይ እንደዛ አምጥታ አስራውም ከሆነ የዛን ጫፍ ቆረጥ ማለት ነው። ስለ ስላጅ እንደሆነ ተባባናል። ሶስት ቦታ ታስሮ ከሆነ በዚህ ያለውን አንድ አንድ ስር ያደርጉታል፣ በመካከል ላይ ያለውን አንድ ስር ያደርጉታል፣ በዚህ ደግሞ ሌላ ስር ያደርጉታል። ከያንዳንዱ እስር ላይ ምን ታደርጋለች? ቀደረውን ሙነትን ትቆርጥበታለች ማለት ነው። በመቀጠል ኢማም አህመድ እንደዛ ነው። ወካነ አህመድ የቁል ኢማም አህመድ እንዲህ ይሉ ነበር ቱቀስሩ ታሳጥር ሚን ኩሊ ቀርን ከእያንዳንዱ ቀርን እያንዳንዱ እስር ቀድረ ኡን ቀድረል ኡንሙላ የኡንሙላ ያክል ይሄን አንድ ቀርን ይሉታል። ይሄን አንድ ቀርን ይሉታል። ቀርን ማለት ቀንድ ማለት ነው። እዚህ ላይ እስር ማለት ነው። ጸጉሩ ላይ አድረቁን ሙላ ወሆ ይህ አባባል ኢማሙ አህመድ ያሉት ቀውሉ እብን አምር የእብኑ አምርም አባባል ነው። እብኑ አምር አብደላህ እብኑ አምር እብኑ ልአስ ማለት ነው። ወሻፊዒ የሻፊዕይም አባባል ነው። ወኢስሐቅ ኢስሐቅም ይህን ደግፈዋል። ወአቢ ሰውር አባ ሰውርም ይህን ደግፈዋል። እነዚህ ታላላቅ ዓሊሞች ናቸው። ፊክቱብ አልሲል ሙቀወላት ስማቸው እጅግ በጣም እንትን ያሉ ሰዎች ናቸው። እነ ኢስሐቅ እና አቡ ሰውር የሚባሉ ታላላቅ ዓሊሞች ናቸው። እነዚህ እነዚህ ራሱ ይህንን ሁክም ሰጥተዋል። ወቃለ አቡ ዳውድ አቡ ዳውድ እንዲህ ብለዋል። ሰሚዕቱ አህመድ አህመድን ሰምቻለሁ ይላሉ። አቡ ዳውድ የኢማሙ አህመድ ተማሪ ናቸው ማለት ሰሚዕቱ አህመድ አህመድን ሰምቻለሁ ሸኼን እያሉ ነው። ሱኢለ ተጠየቁ አን መርአ ስለ ሴት ተጠየቁ እንድታደርግ ሐጅ ላይ አሏቸው። ስለ ፀጉሯ ሁኔታ ትቀስሩ ሚን ኩል ራሲሃ ከራሷ ከሁሉም አቅጣጫ ታሳጥር ብለዋል። ሲጠየቁ ተቀስሩ ታሳጥር ሚን ኩል ራሲሃ የራሷን ሁሉ ከሁሉም አቅጣጫ ታሳጥር ወይንስ ከተወሰነ አካባቢ ትንሽ ታሳጠረች ይበቃል ሲሏቸው አለ ነዓም አዎ ከሁሉም አሉ ተጅመዑ ሸዕረሃ ጸጉሯን ተሰብስበውና ኢላ ሙቀደሚ እስያ ከራሷ ፊት ለፊት ታምጣዋሉ። ይሄን እንዳለ እንደዚህ ተሰብስብና እዚህ ፊት ለፊት ላይ ታምጣውና ከዚህ የተወሰነ ትቁረጥ ብሏል። ፊት ለፊት ላይ አምጥታ ኢላ ሙቀደሚ ረእሲሃ ከራሷ ከፊት ለፊት ግንባሯ ላይ ታምጣውና ثم تأخذ من أطراف شعرها ከራሷ ከጸጉሯ ጫፍ ላይ ቀድረ ኡንሙለቲን ከሁሉም ላይ ትቁረጥ ብሏል። ከትንሽ ሀብት ሳይሆን ማለት ነው። ከዚህ ጎን ወይንም ከኋላ ወይም ከመካከል ወይንም ከቀኝ ከግራ ጎን ሳይሆን ተሰብስበውና አንድ ላይ አምጥታ ጫፉን ይዛ የተወሰነ ትቆረጥለት ኢማም አህመድ ሰሚቱ አህመድ አህመድን ሰምቻለሁ ሱኢለ ሲጠየቁ አኔል መርአ ስለሴት ትቀስሩ ሚን ኩል ረእሲሃ ብለው ጠየቋቸው። እዚህ ላይ ጥያቄ እንዳላድርጋችሁ ራሷን ሁሉ የራሷን ጸጉር ሁሉ ነው እንደማሳጠር ያለባት አሏቸው። አለ ነዓም አዎ አሉ። አዎ ሙሉ ጸጉሯን ነው የምታሳጥረዋል ተጅመዑ አደራረግ ተጅመዑ ተሰብስበውና ሻዕረሃ ጸጉሯን ኢላ ሙቀደሚ ረእሲሃ ከራሷ ፊት ለፊት ታምጣውና አሉ ثم تأخذ ከዛቲያ ትቁረጥ ምን አጥራፊ ሸዕሪሃ ከራሷ ጫፍ ከጸጉሯ ጫፍ ቀድረ ኡንሙለቲን የኡንሙላ ያክል ተያዝለት ብለዋል። እንተሃ ጠባዕቱ ሀጀር ጠባዕተ ሀጀር ላይ የተዘገበ ነው። ገጹን ከላይ ምን ገጽ ላይ ነው? ገጽ ተነግሮ እ አምስተኛው ጎብን 310ኛው ገጽ ላይ ነው አይደል የሚለው ጠባዓተ ሀጀር ነው። በሌላ ጠባዓታ ከያዛችሁ ሞግኒን ግን በሌላ ህትመት ድርጅት እየታተመ ከሆነ ገጹ ይለያያል። ጠባዓተ ሀጀር ነው መሆን ያለበት ይሄ። ቃለ አልኢማሙ ነውይ ፊል መጅሙዕ ኢማሙ ነውይ መጅሙዕ ላይ ምን ይላሉ? አጅማዕ አልዑለማ ሊቃውንቶች ተስማምተዋል። አላ አነሁ ነገሩ በመሆኑ ላቱእመሩል መርአ ሴት ልጅ አትታዘዝም ብልሐልቅ ጸጉርሽን ተላጭ ብላ በል እንዳውም ወዚፈቱሃ የእሷ ስራ ምንድን ነው? አተቅፊሩ ማሳጠር ነው። ሚሻዕሪ ረእሲሃ ከራሷ ፀጉር ማሳጠር ነው ያለባት። ይህንን ብለዋል። ላትእመሩ አትታዘዙ። አትታዘዙም እኮ ማለት ብታደርጉ ችግር የለም ማለት ነው። መጀመሪያ አይፈቀድም። أن الحلق في حق المرأة مطلق مطلق ሰውነት እንደመቆራረጥ على أنه لا تؤمر المرأة في اللي جاءت تتاززن بالحلق أبرشن فلاج بلا بل عندهم وظيفتها سروا تقصير ما تتر من شعر رأسها كراطة أقول لأنه بدعة በእነሱ ላይ አዲስ የመጣ ትእዛዝ ነች። የሀቅ በእነሱ ላይ ይሄ ቢድዓ ነው። ቢድዓ ስለሆነ እኮ ጸጉር መላጨት እዛ ላይ እዛ ምንድን ነው? እዚህ ኢባዳ አይደለም፣ ችግር የለም። ቢድዓ ነው ምን የምትለው ነገር አለ። ሀጁ ላይ ኢባዳ አምልኮ ነው አይደል? አምልኮ ነው። ሀጂ ስራው ራሱ ጸጉር መላጨት አምልኮ ነው። የዛን ጊዜ የሚሆንበት ጊዜ አለ። ስንላጭ እዛን ጊዜ ስንላጭ እኮ ለሌላ አካል ከተላጨ ሽርክ ነው የሚሆነው። ለምን ኢባዳ ነው። ለአንሁ ምን ንሱክ ሀጅ ስነ ስርዓት ውስጥ ስለሆነ ኢባዳ ነው። አምልኮ በሚሆንበት ሰዓት ሌላ ነው፣ እዚህ ደግሞ ስንላጭ ሌላ ይለያያል። لأنه بدعة في حقهن መላጨት በእነሱ ላይ ቢድዓ ስለሆነ ወሙስላ ሙስላ ምንድን ነው? ራስ እንደ መቆራረጥ ነው። ውበትን ማጣት ነው። ራስ እንደ መቆራረጥ ነው። ዶሮ ምን ይመጥረጥ ያጣል ማን ይችላል ላይሰማ ይችላል ግን አላህ የሰጠውን ወይም ነብዩ አለይሂ ሰላቱ ወሰለም አደራ ያሉትን ነገር መቁረጥ ሰውነት እንደመቁረጥ ነው የሚቆጠረው ለአንሁ አዎ መላጨቱ ማለት ነው ቢድዓ በሐቅህነ በሴቶች ላይ ቢድዓ አደጋ ነው አስራ አራተኛ አልመርአቱል ሐኢድ በሐይድ ያለች ሴት ኢዛ ረመት ከወረወረች ምን ምን አሳለፍን አስራ አራተኛ አስራ ሶስተኛ ምንድን ነው የቀራው ስለምን ነው ጠራን? ስለ ሴት ልጅ ምን ማድረግ? ጸጉር ማሳጠር፣ መላጨት። ሀጅ ላይ ምንድን ነው የምታደርገው? ሴት ብትላጭ በቃ እንደዛ ብለህ ነው የምትናገራል። ከእናት ጋር ሀጅ ብታደርግ ምንድን ምን ብለህ ነው የምታዛት? አንተ ስትላጭ እሷ ምን ታደርግ? አይ ልጄ መላጨት አለብኝ መቀጠል እንችላለን። ይሄን የቀረዋል። አስራ ሁለተኛ ምንድን ነው የቀራ ነው? አስራ ሁለተኛ ላይ ምንድን ነው የቀራ ነው? ልጓዝ ይሄ ቀድሞ እንደሄዱ እህትህና እናት ጋር ታደርጋለህ። ምን ትላቸዋለህ? ጊዜ ልሳ ላይ እያላችሁ ምን ትላቸዋለህ? እህትና እናት እሺ፣ ዳመና ምን ትላቸዋለህ? ምን ብላችኋል እ ሄዱ የት እንደሄዱ ይደረጋሉ ቀድሞ ሚና ምን ያደርግ እንደው እንደወረወር ምን የሚባለው አስራ አንደኛ ምንድን ነው የቀራል ቀድሞ መሄድ ይበቃላችሁ አስራ አንደኛ ምንድን ነው የቀራነው? እ ምንድን ነው የቀራነው? እ ሳይ አልሰማም። አስራ አንደኛ ለምንድን ነው የቀራነው? ርዕስ ርዕሱ ጅላው ሀሳብ ነው፣ ጭምቅ ሀሳቡ ነው ርዕሱ። አስራ አንደኛ አስራ ሁለተኛ የምትሉት ወደፊት የሚመጣው ሀሳብ ጭምቁ ቀድሞ ይሰጣቸዋል፣ ያብራራዋል። አይደል የመጀመሪያ የመጀመሪያዋ መስመር ራሱ ካወቃችሁ ይበቃችኋል ሰንብያል እስ ዝክር ይዛችሁ ጣጣ የለም ርዕስ ርዕሷን ብቻ ከተረዳችሁ ያ ነው አህካሙ ዋና ውጤቱ እሱ አስራ ሁለተኛው ላይ የቀራችሁት አሁን ቀድሞ መሄድ ይችላሉ። አለቀ። ውስጥ ላይ ያለ የዑለማዎች አባባል ደሊል ምናምን ነገር ነው። ዋናው ያን ነው የምትለው። አስራ ሶስተኛ ፀጉራቸውን ማሳጠር ነው ያለባቸው፣ መላጨት የለባቸው። ምን ያክል ቀድረው እሙላ አለቀ። ውስጥ ላይ የምትቀሩት ደሊሉ ምኑ የዑለማዎች አባባል እሺ አስራ አራተኛ አልመርአቱል ሐኢድ ይህም ራሱ ጭንቅ ያዙት። እነዚህ አስራ ምናምን ጥያቄዎች አስራ ስድስት እና አስራ ሰባት እነዚህን አህካሞች ከያዛችሁ ብዙ ሰው ይገባችኋል። በጣም ቀላል ነው። ስለሆነ ቀላል ነው። ወይስ በዛኛው ተፍሲር ይሆንላችኋል። ለብዶ المرأة الحائض አንዲት ሐይደኛ ሴት ኢዳረነት ጀምረተል አቀባን ከወረወረች ወቀሰረት ካሳጠረች ምርእቲሃ ጸጉሯን ካሳጠረች ፈኢነሃ ትሕሉ ምን አህራምሃ ከእህራሟ ተለቀቀች ተፈታች ማለት ነው። በቃ ተለቀቀች ተለቀቀች። አንድ ሀይደኛ ሴት ጀምረተል አቀባን ተወረወረች፣ ወቀሰረት ሚን ረእሲሃ ፀጉሯን ካሳጠረች በኋላ አለቀ። ፈኢነሃ ይህች ሴት ተሕሉ ትፈታለች፣ ምን ኢህራሚሃ ከኢህራሟ ትፈታለች። መፈታት ማለት ምንድን ነው? ክልክል ሆኖባት ነበር፣ ግንኙነት ክልክል ሆኖባት ነበር፣ ጋብቻ ክልክል ሆኖ ነበር። ይሄ ሁሉ ክልክል ሆኖ ነበር። አሁን ምን ሆነ ማለት ነው? ሁሉ ነገር በሐጅ ምክንያት ሐራም የሆነ ነገር ሁሉ ሐላል ይሆንላታል ማለት ነው። ይሄን ካደረገች በኋላ ምን ካደረገች በኋላ ጀምረተል አቀባን ወርውራ ጸጉሯን ካሳጠረች በኋላ ከሁለቱም ከሰራች ማለት ነው። ገብታችኋል? ከሐጁ ወጣች። ከሐጁ ስነ ስርዓት ታስራ ነበረ። እስከ ፍር ተፈታ ማለት ነው። እንደዛ ባንለውም እንደው እንዲገባችሁ እንጂ አንድ ሰው እስር ቤት ውስጥ ነው ያለው ማለት አይደለም። ተፈታ ታስራ ነበር። አንተም እንደዚህ ወይሕሉ ይበቃል ለሃ ለሴት ልጅ ይበቃላት ማካነ የሆነ ሁሉ መሐረመን እርም የሆነባት ነገር ሁሉ አለይሃ በሷ ላይ ቢልኢህራም ሐጅ በመሐረም እርም የሆነባት ነገር ሁሉ ይበቃላታል ይበቃላታል። ኢላ አነሃ ነገር ግን ይቺ ሴት ላ ተሕሉ ለዘውጅ ለባል ገና አልበቃችም። ግንኙነቱ ይቀራል። ምን እስከሚሰራ ፈላ የጁዙ ለሃ አይበቃላትም። አንቱ መኪነሁ ከባሏ ልታምሳች ከሱ ጋር ግንኙነት ልትፈጽም ምን ነፍሲሃ ራሷን አሳልፋ ልትሰጠው ለባሏ አይፈቀድላትም። ሀታ ተጽሑፈ ድልድይ ቤቱላህን እስከምትጠውት ድረስ ለምን በሀይድ ምክንያት የተገደደችውን ማለት ነው። ጠዋፍ አድርጋ ከሆነ ኦ ችግር የለም። ጠዋፍ አድርጋ ጠዋፈል ኢፋዳ ተመቻችቶላት አድርጋ ከሆነ ጸጉሯን የተላጨችውና ረሚየል ጀምረተል አቀባን የወረወረች እንደዛ ከሆነ ሁሉም ነገር አጠናቃለች፣ በቃለች። ግን ጠዋፍ ሳታደርግ ሂዳ ከሆነ ጠዋፍ ሳታደርግ ለምሳሌ ዘጠነኛውን የት እንበል፣ በሀይድና ዘጠነኛውን የት አረፋ ላይ ዋለች። ማታ የታደረች ሙዝደሊፋ አደረች። ጠዋት በአስረኛው ማንን ወረወረች? ጀምረተል አቀባን ተወረውርና ሰባት ድንጋዮች ጸጉሯን ታስተካክሏለች። በጣም ያለ አምስት ያስር ደቂቃ ስራ ምንም ያለፋ ስራ አይደለም። ጸጉሯን አሳጠረች። ገና ጧፈ ልፋዷ መካ መምጣት አለባት አላደረገችም። ሀይድና ትቆጠባለች። ክልክል ነው አይደል? ክልክል ነው። ስለዚህ ሴት ምንድን ነው ተፈታለች። ከተወሰነ ሰዓት ሽቱ ምን ምን የመሳሰሉት ምን ብቻ ነው የማይፈቀድላት ከባሏ ጋር ግንኙነት አይፈቀድላት ምን እስከምታደርግ ድረስ ጠዋፏን እስከምታደርግ ድረስ የአጋጣሚ ጸጉሯን አሳጥራ ጀምራውን ወርውራ ሀይደኛ ካልሆነች መካ ትመጣና ጠዋፏን ታደርጋለች። ጠዋፈ ሊፋቷ ከዛም በኋላ ምን ሆነ? ሙሉ በሙሉ ከሀጃ ተፈታች ማለት ነው። ሙሉ በሙሉ አሁንም አልመርአቱል ሐኢድ ነው ያለን። በሐይድ ያለች ሴት የዛረመት ጀምረተል አቀባ ተራራውን ከወረወረች በኋላ ወቀጠረት ሚን ረእሲሃ ጓዚን ከወረወረችና ወቀጠረት ሚን ረእሲሃ ጸጉሯን ካሳጠረች በኋላ ፈይነሃ ይቺ ሴት ገና ጠዋፈ ልፋባን አላደረገችም። የሀጁን ጠዋፍ ገና ሚና ነው የመጡት ገና ከሙዝደሊፋ አደረች። በአስረኛው ሚና መጣች። ጸጉሯን ያሳጠረች፣ ድንጋይ ወረወረች። የት ልትመጣ ነው ገና መካ ገና ለጠዋት ይመጣሉ። ሁሉም እንደዚህ ነው የሚዞረው። መካ ገና ለጠዋትና ለሰዕይ ለኢፋዳ ለዋናው ለሐጅ ስራ ይመጣል። እዛ መምጣት አትችልም እሷ። ይቺ ሴት ተሕሉ ትፈታለች። ምን ኢህራሚሃ ከሐጅ ኢህራም ትፈታለች። ወየሕሉ ለሃ ይበቃላታል። ማካነ ሙሐረመን እርም የሆነባት ሁሉ በኢህራም ሐጅ በማህረም ኢላ አነሃ ነገር ግን ሐራም ሁሉ በሐጅ ምክንያት ሐራም የሆነ ነገር ሁሉ ሐላል ይሆንላታል ስንል ኢላ አነሃ ይህ ሲቀር ላ አትበቃም ሊዘውጅ ለባልገናት ገና አትበቃም። ፈላ የጁዙ ለሃ አይፈቀድላትም። አንቱመኪነሁ ምን ነፍሲሃ ራሷን ብታመቻችለት ለባሏ አሳልፋ ልትሰጥ አይፈቀድም። ሐታ ተጡፈ ቤቱላህን እስከምትጠውፍ ድረስ ጠዋፈ ልኢፋዳ ዋናውን ጠዋፈ ልኢፋዳ ማለት ነው። ጠዋፈ ልኢፋዳ ጠዋፈ ልኢፋዳ በምን ጊዜ የሚሰራ ነው ብለናል? ለሀጅ የሚሰራ ነው። ለሀጅ የሚሰራ ነው። አስረኛው ሚና ላይ ይመጡና ዒድን ይሰግዳሉ። ጀምረተል አቀባን ይወረውራሉ። ጸጉር ያሳጥራሉ። እርድ ካለ ያርዳሉ። ከዛም በኋላ በአስረኛው ቀጥታ የት ይመጣሉ? መካ ይመጡና ጥዋል። በአስረኛው ከአስር በኋላ መካን ተመልከቱ። ያ ሱብሃንአላህ ማዕበል ነው የሚመስለው ማዕበል በአስረኛውና አስራ አንደኛው ማዕበል ነው። ጠዋት ልሳባ ማለት ነው። ምድር ይሞላል። የምድር ፎቅ ፎቅ ምናምን ሁሉ ነገር ይሞላል። በጣራ ላይ ይጠውፋል። እንታለች በአስረኛው ጠዋት ልሳባ የሐጅ ዋናው ስለሆነ ከኔና እንዳለ ይጎርፋሉ፣ ይተማሉ ወደ እንትን ወደ መካ ከአረፋ የት ይመጣሉ? ሙዝደሊፋ። ከሙዝደሊፋ አድረው ጠዋት የት ይሄዳሉ? ሚና። ሚና ላይ ከወረወሩ በኋላ የሚያርደውም ኡዱህያውን ካረደ በኋላ እግሩን የሚያስተካክለውን ካስተካከለ ከተላጨ በኋላ የት ይመጣሉ? መካ። እዛ ላይ ማን ትቀራለች? ሀይደኛ ትቀራለች። ሀይደኛ የተወሰነ ሽቱ ምናምን መጠቀም ይበቃላታል። ሐራም የሆነ ነገር በሀጅ ክልክል የሆነባት ኒቃቧን ተለብሳለች ጓንቷን ተለብሳለች ይፈቀድላታል። ሐራም የነበረ የተከለከለችው ነገር ይፈቀድላታል። ከገይረ እነሃ ላ ተጁዙ አንተ መስኪነሁ ሊዘውጅሃ ያ ብቻ ነው የማይፈቀድላት። ፈይወጣሃ ግንኙነት ቢያደርጋት ባሏ ፊ ሀዲሂል አስና በዚህ ጊዜ በምን ጊዜ ማለት ነው ጠዋት ከማድረጓ በፊት ሐላል ነገር ብዙ ሐላል ነገር መሐረማት ነገር ሐላል ሆኖላታል አይደል? ግንኙነት ብቻ ነው የማስፈቀድላት። ሳይወጣ ግንኙነት ቢፈጽሙ ከባሏ ጋር ሲያገላታ በዚህን ሰዓት ወጀበት አለይሃ አልፊድያ ካሳ መክፈል አለባት። አስገድሳት ካልሆነ ማለት ነው። ይሄ ካሳው ደግሞ ለቡሑሻቲን አንዲት በግ ማረድ ነው። ሲመካ መካ ላይ አንድ በግ ታርድና ተወዚዑሃ ታከፋፍላታለች። አላመሳችን አልሐረም ሐረም ላይ ላሉት ምስኪኖች ታከፋፍላለች። ታከፋፍላለች። በአሁን ሰዓት አርዶ መስጠት ብቻ ነው። ወደ ፍልስጢን፣ ወደ አፍጋን፣ ወደ ኢራቅ፣ ወደ ተለያየ ኢራቅ፣ ወደ ሶማሌ ምናምን ሊልኩ ይችላሉ። ይላካል። ወሄ ዘብሑ ሻቲን ፍየል ማረድ ነው። በግ ሲመካ መካ ላይ ሲዳው ይሆን ካሳዋ ማለት ነው። ወዚዑሃ ታከፋፍለዋለች። አለመሳኪን ልሐረም ሐረሙ ላሉ ምስኪን ነው። ለአነ ዛሊክ ይህ በዕደ ተሐሉል ልአወል ከተሐሉል ልአወል በኋላ ስለሆነ ተሐሉል ልአወልና ተሐሉል ሳኒ የሚባላል ሁለት ነው ተሐሉል። ሶስት ነገሮች ናቸው ተሐሉሉን የሚያመጡት ጸጉር ማስተካከል፣ መላጨት፣ ሁለተኛው መወርወር፣ ሶስተኛው ጠዋ እነዚህ ሶስት ነገሮች ናቸው ተሐሉ ለአወልና ተሐሉ አልሳኒ የሚያስገኙ። ሶስቱንም ከሰራ በኋላ ሙሉ በሙሉ ሐላል ይሆንላል፣ ግንኙነትን ጨምሮ ማለት ነው። ሁሉም በሀጅ ምክንያት ሐራም የሆነ ነገር ሁሉ ይበቃል፣ ሶስቱም ከተሰሩ። ሁለቱ ተሰርተው ግን አንዱ ከቀረ ተሐሉለል አወል ብቻ ነው የሚፈቀደው። ተሐሉለል አወል የመጀመሪያው ፍች ማለት ነው። ከመጀመሪያው ከዋናው ወጣ ብሏል ሰውየው። ሽቱ ሊጠቀም ይችላል፣ ሱልቢያ ሊለብስ ይችላል፣ የአካባቢ የተከለከሉት ነገሮች ሊጠቀም ይችላል። ግን ግንኙነት አይችልም። ምን እስከሚያደርግ ድረስ ሶስተኛዋን እስከሚሰራ ጠዋፍ እንበላል። ጠዋፍን እስከሚሰራ ጠዋፍን ሲሰራ ምን ሁሉ ሐላል ሆነለት ሁሉም ሐላል ሆነለት። ግንኙነትን በቃለት ማለት ተሐሉለል አወል